ታላ ረዋል ቡኻሪ ቡኻሪ ዘግቦታል። ሐዲሱን ይሰራበታል ማለት ነው። ኢጅማዕ አለበት እንደውም ነው እና የሞተን አካል የሞተን ሰው መታም ለተደሩክ የሚሆን ለምን እንደሚቻል መሻይኮች ሞቱ ይሳሙ አሁን ተበርኩ የቂፉ አለ ነብይ ሰለላሁ ዐለይሂ ወሰለም ፈቀጥ ነው አይደል ተገባ ከዛም በኋላ ግን አልተደረገም በነብዩ አለይሂ ሰላቱ ወሰለም አሰርና በሳቸው ተበሩ ካለ አይደል በሳቸው ተበሩ ካለ በነብዩ አለይሂ ሰላቱ ወሰለም ትናንት እንደቀራ ነው ማለት ነው። ጁባቸውን አይተናል አይደል? በጫማቸው ውዱ ባደረጉበትም አካል በልብሳቸው በጠጉራቸው በዚህ ሁሉ ተበሩክ ይቻላል። ግን በነ አቡበክር ሲድቅ በነ ዑመር በነ ዑስማን በነ አልይ ግን አልተደረገም አልተደረገም። ስለዚህ እዛው ላይ ይቀራል ማለት ነው። ነብዩ ላይ ብቻ ካሱን አለነ ሰለላሁ በሌላ ሰው የሌላ ሰው የሸኾች ዘንግ ብለህ ሸሆች ሲሰማ አይፈቀድም። ለምን? በቃ ለው ካነ ኸይረን ለፈዓለሁ አታቢዕዩን ታቢዕዮች ይሰሩ ነበር። በነ አቡበክር ሲድቅ የአቡበክር ሲድቅን ለተበሩክ ይጠቀሙበት ነበር። እነዛ ምርጥ ትውልዶች ካልሰሩት ደግሞ በአሁኑ ሰዓት አንሰራው አንሰራው። መሻይኾቻችን እንውሕብሁም እንወዳቸዋለን፣ ዱዓ እናደርግላቸዋለን። የግድ ግን በእነሱ ጫማ እንደዚህ መመገን አለብን። ምን ማለት አለብን ማለቱ ጥሩ አይደለም። እነሱን ግን ዱዓ እናደርግላቸው፣ እንውደዳቸው፣ እናፍቅራቸው፣ እንከተላቸው። وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله ملكتኛ ይላሉ نفس المؤمن የሙእሚን ነፍስ ሙአለቀቱን ተገድባ ተንጠልጥላለች ቢደይኒ በእዳው ተገድባ ተይዛ ታስራ የተቀመጠች ናት ብለዋል። ሀታ ይጥባአን እስከሚከፈልለት ድረስ እስከሚከፈልለት ድረስ ታስሮ ነው የሚቀመጠው በእዳ እዳ ያለበት ሰው እንደውም ነብዩ አለይሂ ሰላቱ ወሰላም ሰውየው ሞቶ ኑ ስገዱበት ተብለው ሲጠሩ አለይህ እዳ አለበት አይደል? አዎ አለይህ ዲናራ ሁለት ዲናር አለበት አሏቸው። ላኡሰል ፈሰሉ አለይ እኔ አልሰግድም ትገዱበት እናንተ ወንድሞች አሉ። አይ እኔ ከፍልለታለሁ አለ ሌላው ሰሃቢ። በቃ እሻሉ ሰገዱ። እንደዚህ አይነት ነገር አለ። ሙዓለቅ ነው የሚሆነው ይታገዳል ማለት ነው። መህቡስ ነው ይገደባል፣ ይታገዳል። አማካን የስተሒቁሃ ሚን ኒዓም ከሚያገኘው ከጸጋ ይገደባል። ላ ይሕከሙ ለሃ ቢነጃትን ወላ ሐላል በሄዳው አማካኝነት ባለበት እዳ ታስሮ ነው የሚቀመጠው። ጸጋም አያገኝም፣ ምንም አያገኝም፣ ተገድቦ ይቀመጣል። ያ ነገር እዳው እስከሚከፈልለት ድረስ። ስለዚህ ቤተሰብ እዳ ካለበት ምን ማድረግ አለብን ማለት ነው? ቶሎ መክፈል አለበት። የአባታችን እዳ ካለበት፣ እናታችን እዳ ካለባቸው፣ ወንድሞቻችን እዳ ካለባቸው፣ ከሞቱ እዳ ያለባቸው እዳቸውን መክፈል። ለምን እዛ ታግደው ነው የሚቀመጡት? ባለ እዳዎች ተብለው ይታሰራሉ ለብቻ ማለት ነው። ጸጋም አያገኙም። እዚህ ሲሰግዱ ሲጾሙ ምን ሲያደርጉ የኖሩበትን ጥሩ ጸጋ ነገር እንዳይለቀቅላቸው ያደርጋል ማለት ነው። ማዓለቅ ነው ማለት አይመህቡሰቱን ማለት ነው። የሙሚን ነፍስ ትታሰራለች፣ ቢደይኒ በእዳው ትታሰራለች፣ ትገደባለች። እስከ መቼ ሀታ ይቁባኑ እስከሚከፈልለት ድረስ። ስለዚህ መከፈል አለበት ማለት ነው ለሞት እ ለቅሶን ከገናዞች የመጡ ሰዎች ሳይቀበል ባይቀበል ምን ችግር አለ? ዋናው ሰዎችን ካገኘ ድንኳን ውስጥ ደዋ ታደርግላቸዋለህ። ምን ችግር አለ? እንደውም የደዋ ማዕከል ማድረግ ነው፣ ደስ ይላል። አጋጣሚውን እንደውም ሰው ሞቷል እኛም እንሞታለን የሚል ክፍተት አግኝታል። በዛን ሰዓት እንደውም ሁሉም ዞሮ ሊሰጥ ይችላል። ኢንሻአላህ አብሽር ለዛንኛው ቤተሰብ ይሰጣል ለወራሽ አበዳሪም ተበዳሪም ሁለቱም ከሞቱ የተበዳሪ ቤተሰብ ለአበዳሪ ቤተሰብ ይሰጣል፣ ለወራሾቹ ማለት ነው። የዛኛው ልጅ ለዚህኛው ልጅ ይሰጣል ማለት ነው። ወራሽ ካለ ወራሽ ከሌለ ሰደቃ ይደረግበታል። ቤተልማል የለም። አሁን ለስማ እንደ ፊዳ ይሆናል ካላወቀ አላወቀ በቃ በጀህል እኮ ማንም አይጠየቅም። ካላወቁ ጀህል ነው። አይሆንባቸው وعن ابن عباس رضي الله تعالى عنهما عن النبي صلى الله عليه وسلم قال የአላህ መላእክተኛ እንዳሉ ቃል ስለዚ ሰቀጦ ስለወደቀው ሰውዬ አራሒለቲ ከግመሉ ላይ ስለወደቀው ሰውዬና ሰማት ስለሞተው ሰውዬ ስለዛ ሰውዬ እንዳሉ ቃሉ ስለዚ ስለዛ ሰቀጦ ስለወደቀው አራሒለቲ ከግመሉ ላይ ድንገት ወደቀና ሰማት ሞተ አንገቱ ተቀጨና ሞተ የተነጠፈ ነገር እግሲሉህ እጠቡት ቢማኢን ቢማኢን በውሃ ወሲድሪን በገባ ቅጠል ሲድር የሚባለው ገባ ቅጠል ይሉታል ታውቃላችሁ ገባ የሚያውቃለ ቁርቁራ ቅጠል ቁርቁራ ታውቃላችሁ ቁርቁራ በአንድ ሀገር በሌላ ሀገር ገባ ነው የሚሉት ሁለት አይነት ነው የሰማሁት ገባ የሚያውቃለ እሺ ቁርቁራ የሚያውቃለ ቁርቁራ ታውቃላችሁ ቆርቆራ ነው ቆርቆሮ አይደለም እና በቁርቁራ ቅጠል እንዲታጠብ ነብዩ አለይሂ ሰላቱ ወሰለም አዘዙ። ለምን በቁርቁራ ቅጠል ተመረጠ ሲባል የቁርቁራ ቅጠል ሰውነትን አንድ ያጠነክራል፣ ያቀዘቅዘዋል ይላሉ። አስከሬኑ እንዳይሞቅና እንዳይፈነዳ ያደርገዋል። የእንትኖች ነሚ እንደሚጠቀሙት ማለት ነው። እንደዛ አይነት ትንሽ የተወሰነ የራሱ ኬሚካል አለ። ከሳሙና ይልቅ እሱን መጠቀም እነ ካፉርና እነሱን የሚመጡበት ነብዩ አለይሂ ሰላቱ ወሰለም ለዚህ ነው ይባላል። ፊትስ ወከፍኑ እናም ከፍኑት ፊተውበይህ ባሉት በለበሳቸው ሁለት ልብሶች ከፍኑት አሉ። ባይሆን ወላ ቱሐኒጡሁ ሽቱ እንዳትቀቡ እና ፊቱንም እንዳሸፍኑ እነሁ ይብዓቱ የውመል ቂያመቲ ሙለቢየን ለበይክ አላሁመ لبيك ለበይክ ላ ሸሪከ ለከ ለበይክ እነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ለበይክ እያለ ይነሳል። يوم القيامة ملبي ሆኖ ይነሳል። ምክንያቱም ሐጅ ላይ እያለ ነው ከግመሉ ላይ ወጥቶ የሞተው። በሐጅ ስነ ስርዓት ሙህሪም የሆነ ሰው ሲሞት ልክ እንደ ሙህሪም ነው የሚቀበረው። ሽቱ ክልክል ነበር አይደል? በሙህሪም ላይ አሁንም ሽቱ በዚህ ጀናዛ ላይ ክልክል ፊቱን መሸፈን ክልክል ነበር። ይህን ራሱን ማለት ነው። ራሱን መሸፈን ክልክል ነው አይደል? አሁንም ራሱን አይሸፈን። ልክ ሙለቢ ሆኖ የውመል ቂያማ ይነሳል ብለዋል። እንደዛ አድርጎ እንዲቀበል ነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቃ ነው። እፍሲሉ ጠዱ ዲማኢን ወሲድሪን ወከፍኑ ከፍኑት ሲተውበይ በለበሳቸው ልብሶች ከፍኑት አሉ ሙስተፊን ተግባባን ዋን አይሸተ ረዲየላሁ ተዓላ አንሃ ቃለት አይሻ እንዲህ ትላለች ለማ አራዱ ባሰቡ ጊዜ غسل النبي صلى الله عليه وسلم ነብዩን ለማጠብ አሰቡ ጊዜ قالوا እንዲህ ما ማን ማን ነበሩ ለማጠብ የፈለጉት አልይ ብኑ አቢ ጣሊብ ዋናው ነብዩን ያጠበው ነው። ዋናው አልይ ብኑ አቢ ጣሊብ አጎቱ አባስ ደግሞ ወይም የነብዩ አጎት አባስ ብኑ አብዱል ሙጠሊብ ረዳት ነበረ ረዳት ነበር እና ሁለት ልጆቹ እነ ቀስምና ፈድል ብኑ አባስ እነዚህ ሁለቱ ነበሩ። ሌላ እንትን ኡሳመቱ ብኑ ዘይድም ተጨምሯል። ሸቅራን የሚባለው መውሊድ ነብይ ሰለላሁ ዐለይሂ ወሰለም እሱም ተጨምሯል። የነብዩ ባሪያ ነበረ። ሸቅራን ኡሳመቱ ብኑ ዘይድ ቀስ ፈድል አባስ ነው አብዱል ሙጠሊብ እና አሊ እነዚህ ናቸው ነብዩን አለይሂ ሰላቱ ወሰላም አጠባው ላይ የተሳተፉ። ዋናው አጣቢ ማን ነው? አልይ ነው። ረዳቱ ማን ነበር? አባስ ነው። አስጨምርላችሁ ምናምን የነበረው ማለት ነው። እነ ኡሳመቱ ብኑ ዘይድ እቃ ምናምን ነገር ያመላልሳሉ፣ የሆነ ነገር ያደርጋል። እነ ሸፍራን እነ ፈضል ስለዚህ በዛን ሰዓት እንዴት እናድርጋሉ? ጀናዛ ሲታጠብ ልብሱ ተወልቆ ራቁቱን ተደርጎ ነው የሚታጠበው። እንዴት እናድርግ? ልብሳችሁን እናውጣ እናውጣ ከሆነ እንትን ውስጥ ገቡ፣ ተለያዩ። ለማ አራዱ ገስለ ነቢ ስለ ላ ሰለም ነቢዩን ለማጠብ ሲፈልጉ ቃሉ እንዲህ አሉ፣ ወላሂ በጌታ ይሁንብን ማነድሪ አናውቅም አሉ። ወላሂ ማነድሪ አናውቅም። ኑጀርዱ ረሱላላህ ሰለላሁ ዐለይሂ ወሰለም ረሱልን እናራቁታቸው ከማ ኑጀርዱ መውታና ሙታኖቻችንን እንደምናራቁት አምላክ ወይስ ልብሳችሁን አናውጣው አናውቅም አሉ። ወላሂ ማነድ አናውቅም። ኑጀርዱ ረሱላህ ሰለላሁ ዐለይሂ ማለት ማውለቅ ማለት ነው። ኑጀርዱ ረሱላህ ሰለላሁ ዐለይሂ ወሰለም የረሱልን ልብስ እናውጥ እናውልቀው ከማኑ ጀርዱ መውታና የሙታኖቻችን ልብስ እንደምናውልቅ እናውልቀው አምላ ወይስ አናውልቀው ማለት ነው። አምላ ወይስ አናውልቀው አናውቅም። ወላሂ አናውቅም ማለት ሐዲሱ ይቀጥላል። የአጋጣሚ ምን አልዓጀብ አቡ ዳውድ ላይ በተዘገበ ሐዲስ ሁላቸውም እንቅልፍ ወሰዳቸው ነበር። በቃ እንዳለ ተኙ። ፈጃአ ሙናዲ ዩናዲ ላ ቱጀርዱ ሰውበ ሰለላሁ ዐለይሂ ወሰለም የረሱልን ልብስ እንዳታወልቁ ከነ ልብሳቸው እጠቡ የሚል ድምፅ ሰሙ። ከዛ ባነ ከዛም በኋላ ከነ ልብሳቸው እንዲታጠቡ ተደረገ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ልብሳቸው አልተራቆተም። የሌሎች ግን ይወጣል። ባይሆን ሰውነታቸውን ምናምን አንመለከትም። አውረታቸውን መመልከት አይፈቀድም። ሌላ ጀናዛዎችን በሚታጠብበት ሰዓት ማለት ነው። ሌላ ጀናዛ በሚታጠብበት ሰዓት ነብዩ ከነ ልብሳቸው ነው ያጠቧቸው። እሽረፈል እንደውም አይሻ ምን ትላለች? ለው እስተቅበልቱ መስተድበርቱ ለካነ መን የክሲሉ ረሱላላህ ሰለላሁ ዐለይሂ ወሰለም ኒሳኡ ያለፈው ነገር ወደፊት ቢፈጠር ቢደገም ኖሮ ብላለች። ያለፈ ነገር ወደፊት ቢሆን ኖሮ ነብዩን እኛ ሚስቶቻቸው ነበር የምናጥበው ለማንም አሳልፈን አንሰጥም ነበር ትላለች አይሻ ረዲየላሁ ተዓላ አንሃ። ተግባባሽ? ረዋሁ አህመድ ወአቡ ዳውድ ዘግቦታል። وعن ام عطية رضي الله تعالى عنها قالت ትላለች دخل علينا النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም አንድ ቀን ገቡ ነብዩ አለይሂ ሰላቱ ወሰላም ገቡ ቃለ ደኸለ አለይነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እኛ ጋር አንድ ቀን ገቡ ትለናለች። ወነህኑ እኛ ካለ ነግሲሉ እያጠብን እያለ እብነተሁ ልጃቸውን ዘይነብን ዘይነብ በሞተች ጊዜ ልጃቸው ዘይነብ በሞተች ጊዜ እያጠብናት ጀናዛ እያጠብን እያለ ነብዩ ከውስጥ መጡ። ፈቃል እንዳሉ እግሲልናሃ እግሲለንሃ እጠቧት ሰላሰን ሶስት አው ኸምሰን ወይ አምስት አው አክተረ ሚን ዛሊክ ወይ ሰባት ወይ ዘጠኝ በዛ ጥቧታል ሶስት ጊዜ ማለት ነው። ዋና ዋጅቡ አንድ ጊዜ ዋና ሰውነቱ እንደ ገናባ ይዳረስ ነው ይዳረስ ነው ሰውነቱ ገናባ ይዳረስ ስንጃ ይደረግለታል፣ ውዱ ይደረጋል። ከዛ ገላውን ማጠብ ማለት ነው። ሶስት ጊዜ ጠቧታል ሶስት ጊዜ አው ከምሰን ወይ አምስት አው አስረ ካስፈለገም ደግሞ ከዛም በላይ ፈሳሽ ከውጭ የሚመጣ ከሆነ ስናደርገዋል ወይ የማይጠራ ነገር ካለ እንጨማምርበታለን ማለት ነው። እስከሚጸዳ ድረስ ከዛም በላይ እንደ አስፈላጊነት ኢራአይቱ ነዛሊክ ከታያችሁ አለ ነብዩ አለይሂ ሰላቱ ወሰለም ሶስት ጊዜ ጠቧት ወይ አምስት ጊዜ ወይ ከዛ በላይ ኢራአይቱ ነዛሊክ ይህ ከታያችሁ መጨመሩ ከታያችሁ ጨምሩ ነብዩ አለይሂ ሰላቱ ወሰለም። ባይሆን ስታጥቧት ቢማኢን ወሲድሪን በውሃና በቁርቁራ ቅጠል ይሆናል ነብዩ አለይሂ ሰላቱ ወሰለም በውሃና በቁርቁራ ቅጠል ቁርቁራ ቅጠል ያው ያጠራል እንደ እንዶድ ይጠቅማል። እንዶድ ለልብስ ሲሆን የቁርቁራ ቅጠል ለሰውነት ለጀናዛ ማጠቢያ ይሆናል። ጀናዛ ማጠቢያ ይጠቅማል። እሺ አንተ እሺ ወጀአልን አድርጉ ፊል አኺረቲ ከመጨረሻዋ ትጥበት ላይ ካፉረን ካፉር ጨምሩባታል። ካፉር የሚባለውን ጨምሩባታሉ ነብዩ አለይሂ ሰላቱ ወሰለም መጨረሻዋ ትጥበት ላይ ካፉር የሚሸት ነገር ነው። ጥሩ ጠረን ያለው ነገር ነው። ይህም እንደ እንትን ማለት ነው። ምንድን ነው የሚጨሰው? ምንድን ነው እ እንደ እጣን መሰል ነገር ነው። እንደ እጣን መሰል ነገር ነው። ዱቄቱን ውሃው ላይ ይጨመራል ወይ ከተፈለገ በሱ እንትን ይደረጋል። ምን ይደረግና ይታል። ጥሩ መዓዛ አለው። ራሱ እንትን ያ እንትን ያቀዘቅዘዋል ብሏል። ጀናዛውን ራሱ የማቀዝቀዝ ባህሪ አለ። ይህን ይህን የመረጡበት በጣም ሸክም አላቸው። ሽታው ጥሩ ነው፣ ለመይቱ ጥሩ ነው። ስለዚህ መጨረሻ ላይ አሉ ቢማኢን ወሲድሪን በውሃና በቁርቁራ ቅጠል ጠቧትና ወጀአልነ አድርጉ في الآخرة መጨረሻዋ ትጥበት ላይ ካፉር ጨምሩባት ካፉር የሚባለውን ጨምሩ أو شيئا من كافور ወይ ከካፉር የሆነ ነገር ይሄ ሸከራው ካፉር ይበሉ أو شيئا من كافور ያው شيئا من كافور የተወሰነ ነገር ጨምሩበት አሉ። فلما فرغنا ልክ እንዳሉን አጥበን እንዳጠናቀቅ فلما فرغنا እንዳጠናቀቅ آذناه أي أعلمناه ነገርናቸው፣ አሳወቅናቸው ለነብዩ ጨርሰናል يا رسول الله ተክበቱም አልናቸው። ፈአልቃ ኢለይና ለኛ ወረወሩልን፣ ሒቅወሁ ሽርጣቸውን ወረወሩልን ሰጡን ማለት ነው። ፈአልቃ ኢለይና ለኛ ሰጡን። ነብዩ አለይሂ ሰላቱ ወሰላም እያለች ነው ምን ሕቅወሁ ሽርጣቸውን እንኩ በዚህ ተጠቀሙ። ፈቃል እንዳሉ ነብዩ አለይሂ ሰላቱ ወሰላም አሽዒረንሃ እያሁዋል አሽዒርንሃ እያሁ ሰውነቷ ጋር አነሳኩታል። ከሰውነቷ በኩል ይሁን ሌላው ከፈን ከላይ ይሁን እሷ ሰውነቷ ጋር የተነካካ ይሁን ይህ ሽርጥ አሉ። በረካ ነው፣ የነብዩ በረካ ነው። ለዘይነብ ማለት ተግባባን። ለበረካው ነው የነብዩ ሽርጥ ከታች አሽዕርናሃ ማለት አሽዕርናሃ ማለት እንትን ሰውነቷን ይንካ ማለት ከሰውነቷ ጋር የተነካካ ይሁን ገብቷችኋል? ሐዲሱ ሙተፈቅ አለይህ ነው። ወፊ ሪዋየትን እብደእነ ጀምሩ بميامنها በቀይ በቀኟ ጀምሩ የሚል ተጨማሪ አለ። ላይ ምን ነበር የሚለው ስናጥብ وترا ثلاثا ሶስት ሶስት አምስት አምስት ከዛም በላይ ከታያችሁ ነበር ያሉት እንጂ በቀኝ በግራ ምን የሚባል ነገር አልተናገሩም ነበር። በሌላ ዘገባ ابدأن ጀምሩ ቢመያኒኒያ በቀኝ በቀኝ ጀምሩ ብለዋል። ومواضع الوضوء منها የውዱእ ቦታዎችን ቅድሚያ ያጠቡ ብለዋል ነብዩ عليه الصلاة والسلام። ቅድሚያ ውዱእ ይደረጋል ማለት ነው። ከዛም በፊት ይህም ተጨማሪ information ነው። وفي لفظ للبخاري للبخاري በሌላ አገላለጽ ደግሞ فضفرنا شعرها ጸጉሯን ጎነጎን ትላለች። ثلاثة قرون ሶስት ጉንጉን አደረግነው ትላለች። ሶስት ጉንጉን በሶስት አቅጣጫ ጎነጎን በዛ አንድ በዛ አንድ መካከል ላይ እንዳደረግና ወደ ኋላ ለቀቅ ነው። ፈአልቀይናሁ አስተኛ ነው። ከልፈሃ ወደ ኋላዋ አስተኛ ነው ትላለች። እንዳያስታውቅ ማለት ነው ጸጉሯ ይሄ አደረግን ነው። ነብዩ አድርጉ ብለዋለች። ይሄ በራሱ አድርገዋለች። በራሳቸው አድርገዋል። አጣቢዎቹ ሴቶች ይሻላል ብለው ነብዩ መቀራር አድርገውላቸዋል። ይደረጋል እንደዛ ማለት ነው። ሴቶች ጸጉር መቁረጥ አይቻልም። ጥፍርንም መቁረጥ አይቻልም። የአነስ የብልትን ጸጉር ማስወገድ የጀናዛን አይፈቀድም። የብብትንም ጸጉር ማስወገድ አይፈቀድም። እንደ ሞተ ያለውን አጥሞ መቅበር ብቻ ምንም ነገር ከሱ ላይ አይቻልም። ይከለከላል። መደረዝም አይፈቀድም። ምን አይፈቀድም? በጣም ብዙ ነገር ይገብታሉ። የማይደረግ ነገር ነው። የሚያደርግ ሊኖር ይችላል ተብሎ ነው ሸሪዓ ዑለማዎች ሲናገሩ። ገብቷችኋል? ይቅራት በቃ አስተጣጠቡ ይሄን ነው። وعن عائشة رضي الله تعالى عنها قالت كفن رسول الله صلى الله عليه وسلم في ثلاثة أثواب نبي عليه الصلاة والسلام በሶስት ልብሶች ተከፍነዋል ቢድን ነጫጭ ሆኑ ሰሁልያ ሰሁልያ ሰሁለ በሰሁል የተሰሩ የሆኑ ማለት ነው። ሰሁልያዎች የሆኑ ሚን ኩርሱፊን ከጥጥ ለይሰ ፊሃ እነሱ ውስጥ የለም ቀሚሱን ቀሚስ የለም ወላ ኢማማ ጥምጣምም አልነበረም። ሐዲሱ ሙተፈቅ ዐለይህ ነው። ፊ ሰላሰቲ አስዋቢን በሶስት ልብስ ቤድን ነጫጭ የሆኑ ልብሶች ሰሑልያ ሰሑላዊ የተሰሩ በሰሑል በሚባል የተሰሩ ማለት ነው። ይሄ የተሰሩበት ቦታ ወይንም ደግሞ የሰሪው እንትን ሊሆን ይችላል ይላሉ። ይሄንን እና ሚን ኩርሱፊን ከጥጥ የሆኑ ናቸው ልብሶቹ ደግሞ ከጥጥ የሆኑ ናቸው። ለይሰ ፊሃ እነሱ ውስጥ የለም ቀሚሱን ቀሚስም አልነበረም ከፈኖች ውስጥ ወላ ኢማማ ኢማማም የለም። ሐዲሱ ሙተፈቅ አለይህ ነው። እዚህ ላይ አንድ የሚሉት ነገር አላቸው። እሺ አዳ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።